የማህበራት መድረክ ዝግጅታችን የዛሬው ማብቂያ የሆነ ዝግጅታችን ነው። አዲስ ምዕራፍ የፍትህና የእኩልነት ማህበር የተሰኘ ድርጅት መመስረቱን አስመልክቶ ከአደራጅ ኮሚቴ ሰብሳቢ ጋር ዛሬ ውይይት ይኖረናል። እንግዲህ ቶፊክ ደጉ እያስተናገድኩ እናንተም እየተከታተላችሁ እስከ ዝግጅታችን ማብቂያ ድረስ አብራችሁ እንድትቆዩ ጋብዛለሁ። መልካም ቆይታ ውዳማዎቻችን የማህበራት መድረክ ዝግጅታችን አሸጋግራችኋለሁ። አዲስ ምዕራፍ የፍትህና የእኩልነት የተሰኘ ማህበር ተመስርቷል። ከረጅም ጊዜ ዝግጅት በኋላ እነሆ የፊታችን ቅዳሜ ማርች 10 2018 ይፋ እንደሚሆን ተገልጿል። የተለያዩ ማስታወቂያዎችንም እያየን ነው። ለመሆኑ ይህ ድርጅት ዓላማው፣ ግቡ ምንድን ነው? ለምንስ ተመሰረተ፣ እንዴት የሚሉትና ሌሎች ጥያቄዎችን አንስተን ከድርጅቱ አስተባባሪ ሰብሳቢ ጋራ ውይይት አድርገናል። መልካም ቆይታ ውድ አድማጮቻችን የምትከታተሉት ራዲዮ ነጃሽን ነው። ዛሬ በማህበራት በትረግ ዝግጅታችን አዲስ የተመሰረተ ድርጅት እና የፊታችን ቅዳሜ ራሱን ይፋ የሚያሳውቅ ድርጅት እንዳለ መልእክቶች ደርሰውናል። ስለዚህ በዚህ ድርጅት ዙሪያ ላይ አንዳንድ ነገሮችን ለማንሳት የድርጅቱ አደራጅ ኮሚቴ ሰብሳቢ የሆነውን ያሲር ረመዳንን ጋብዘናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ያሲር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ ምዕራፍ ለፍትህና ለእኩልነት የሚል ድርጅት እንደተመሰረተ ነው ያወቅ ነው። አንተንም የጋበዝንህ በዚህ ጉዳይ ላይ ትንሽ አንዳንድ ማብራሪያዎችን እንድትሰጠን ነው። የፊታችን ቅዳሜ ይፋ እንደሚሆን የተገለጸበት ሁኔታ አለ። ምን አይነት ማህበር ነው? ምን አይነት ድርጅት ነው? ምንድን ነው አላማው የሚለውን ነገር እናንሳ። እስቲ ምንድን ነው ግባችሁ? እንዴት ነው የተመሰረተው? ለምን ተመሰረተ? ከዚህ እንነሳ። ብስሚላ ራህማን ራሂም። በመጀመሪያ ያው ሬዲዮ ኔዳሺ እድሉን ሰጣችሁኝ ስለሰጣችሁኝ እጅግ በጣም አመሰግናለሁኝ። እንደዚሁም በዚህ አጋጣሚም በተለይም በወቅታዊ ጉዳይ ላይ የምታደርጉት በሳልና ወቅታዊ የሆነ ትንተናዎችንም ሳላደንቅ አላልፍም። ይበል የሚያሰኝ ነው። በርቱ ለማለት ወዳለው። እንግዲህ ወደ አዲስ ምዕራፍ ስንመጣ ያው አዲስ ምዕራፍ ለፍትህና ለእኩልነት በሚል መጠሪያ የሰየምነውን ድርጅት ለመመስረት ከአንድ ዓመት በላይ በተለያዩ ጉዳዮች ላይ ሰፊ ውይይትና እንደዚሁም በምን መልኩ መስረት እንዳለብን ብዙ ተማከርን በኋላ ያው ቅድመ ዝግጅታችን አጠናቀን ይፋ ለመሆን ለቅዳሜ ቀን ቆርጠናል። ምን አይነት ምን አይነት ቅድመ ሁኔታዎች ነበሩ? ምናልባት የተወሰነ አንድ ዓመት ይፈጀ ከሆነ መቼም ብዙ ብዙ ነገሮች እንዳሉ ነው የሚያሳየው። ቅድመ ዝግጅት አንድ ዓመት ብዙ ይመስለኛል እና ምን አይነት ሂደቶች ነበሩ? የተወሰኑትን መገለጽ ያለባቸው መግለጽ ከቻለ። እንግዲህ የነበሩ ሂደቶች እንግዲህ ለምንስ ነው ድርጅት ማቋቋም ያስፈለገው? በምን አይነት መልኩስ ነው የምናቋቁመው? ምን አይነት ቦታ ላይ በምን አይነት ቦታ ላይ ብንሰራ more ውጤታማ ልንሆን እንችላለን? የማህበረሰባችንን ችግር ያለው የቱጋ ነው የሚሉትን ነገሮች በደንብ መፈተሽ እና ከዚህ በፊት ከነበሩ ድርጅቶችም ያሉም በተለያየ አጋጣሚ የሌሉትንም ድርጅቶች የማየትና የመፈተሽ ሁኔታዎች ነበሩ። በኋላ ላይ ከብዙ ውይይትና ምክክር በኋላ የደረስንበት ነገር ቢኖር ያለውን ክፍተት ለመሙላት ለምሳሌ በተለያዩ የአውሮፓ የሚሆን በዓለም ዙሪያ ላይ የሚኖሩ የማህበረሰባችን አካላት የተለያዩ ማህበራትን መስርተው እንደሚ ሲንቀሳቀሱ ይታወቃል። ያው የነሱ ማህበር የተመሰረተለት ዓላማና ግብ አለው። በአብዛኛውም እዛ ላይ የሚያተኩር ነው የሚሆነው። በዚህ በፖለቲካው እና የዲፕሎማሲው ስራ መስክ ላይ ግን ይሄ አድቮኮሲው ስራ ለመስራት የተለያዩ ተግዳሮቶች እንዳሉባቸው ይታወቃል። ከተመሰረቱለት አላማ አንጻር ሲታይ ማለት ነው። ስለዚህ አንድ አይነት የሆነ ተቀራራቢ የሆነ የፖለቲካ አመለካከት ያለን ወንድሞች ተሰባስብን በዚህ ክፍተት ባለው የአድቮካሲው መስክ ላይ የማህበረሰባችንን በደልና የሀገር ባለቤትነት መብት ተከብሮ ለማየት በምንሻ እንደዚሁም በራዕያችንም እንዳስቀመጥ ነው ራዕያችን ኢትዮጵያውያን በሀገራቸው የዘር ሃይማኖትና የመደብ ልዩነት ሳይደረግባቸው የእኩል የሀገር ባለቤትነት መብታቸው ተጠብቆ በሀገሪቱ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ መስኮች የእኩል ተጠቃሚ እድላቸው ተከብሮ ማየት በምንሻ ወንድሞች መካከል ይሄንን ድርጅት መስረትን ዓላማና ግባችንን ቁልጭ አድርገን አስቀምጠን ወደ ስራ ለመግባት እየተንቀሳቀስ ጥሩ ራዕያችሁን ስትገልጹ ኢትዮጵያውያን በሀገራቸው የዘር የሃይማኖትና የመደብ ልዩነት ሳይደረግባቸው የሚል ነገር አንስተሃል እና ይሄ የአዲስ ምዕራፍ ለፍትህና ለእኩልነት ለመላ ኢትዮጵያውያን ክፍት የሆነ ነው? በሙስሊሞች የታጠረ ነው ወይስ የተለየ criteria አለው ወይስ ራዕዩ እንደሚገልጸው ኢትዮጵያውያንን የሚያካትት ነው? ራዕዩ እንደሚገልጸው ሁሉንም ኢትዮጵያውያንን የሚያካትት ነው። ያው ለዚህኛው ለዛኛው ተብሎ የሚተው ነገር አይደለም። ግን እንደሚታወቀው ኢትዮጵያ ውስጥ የበለጠ ደግሞ ማርጂናላይዝ የተደረጉ የታሪካዊ በደል ውጤት ከሆነ ኋላ ቀርነት እስካሁን ድረስ በቀጠለበትና የሆኑ ማህበረሰብ ክፍሎች ደግሞ የበለጠ ተጎጂ የሆኑበት ነባራዊ ሁኔታ እንዳለ የሚታወቅ ነው። ስለዚህ ሁሉንም የሚያካትት ቢሆንም በበለጠ ደግሞ የበለጠ ተጎጂዎቹ እንደዚሁ ሌላውም እኩል ተጠቃሚ የሚሆኑባት ሁሉም የሀገር ባለቤትነት መብቱ ተከብሮ በእኩልነት በፍቅርና በመተሳሰብ በመከባበር በአንድነት የሚኖርባት ሀገር እንድትኖር የበኩሉን አስተዋጽኦ ለማድረግ ታስቦ የተዘጋጀ ነው ማለት ነው። ጥሩ ምን አይነት ወይም ይሄ ድርጅት ምን አይነት ግቦችን አሳካለሁ ብሎ ነው የሚለው እንደው በአጭሩ አንድ ሁለቱን እንግዲህ ያው ከሰዓትም አንጻር በአጭሩ አንድ ሁለቱን ለመግለጽ ያህል ያው በሀገራችን ኢትዮጵያ በሚደረግ ማንኛውም ህዝባዊ ዲሞክራሲያዊ የመብት እንቅስቃሴ የድርሻችንን ማበረከት አንዱ ግባችን ሲሆን እንደዚሁም በሁለተኛነት ደግሞ የማህበረሰባችንን ግንዛቤ የሚያጎለብቱ ስራዎችን መስራት እና የመሳሰሉት ከዚህ ጋር ተያያዥነት ያላቸው የተለያዩ ግቦችን አስቀምጠናል። ያው ጥሩ። በምንድን ነው በምን አይነት መንገድ ነው እነዚህ ነገሮች ተግባራዊ የምታደርጓቸው? ምን አይነት መርሃ ግብሮች አሉ? እነዚህ ነገሮች ወደዚህ ግብ ለመድረስ ምን አይነት ነገሮችን ነው ነው መጠቀሚያ አድርገን እንገለገልባቸዋለን እንግዲህ በዋነኛነት የተለያዩ ህዝባዊ ኮንፈረንሶችን ማዘጋጀት ሊሆን ይችላል። መደበኛ የዩት መድረኮችን መፍጠር ይሆናል። የጥናትና ምርምር ወቅቶችን በማዘጋጀት እና እንደዚሁም በማስተባበር ሊሆን ይችላል። እንዲሁም የዚህ አንድ አካል የሆነው በየሳምንቱ በቀጣይነት የሚቀጥል በተለያዩ ርዕሶች ላይ የተለያዩ የውይይትና የግንዛቤ ማስጨበጫ መድረኮችንም በዙም በዚህ በኢንተርኔት አማካኝነት የውይይት መድረኮች ያው ከቅዳሜ ጀምሮ በተከታታይ በየሳምንቱ ሁሉንም የማህበረሰባችን አካላት በአንድ መሰባሰቢያ ዙም ውስጥ አሰባስበን በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ ውይይትና እንደዚሁም የግንዛቤ ማስጨበጫ ፕሮግራሞች እናዘጋጃለን እና ከሞላ ጎደል በእነዚህ ሶስቱ አማካኝነት የሚደረግ ይሆናል። ሌሎችን በቀጣይ እንደየ አስፈላጊነቱ የምናስተዋውቃቸው ጥሩ ውድ አድማዎቻችን እንግዲህ አዲስ ምዕራፍ ለፍትህና ለእኩልነት የተሰኘ መማክርት ጉባኤው ወይም አንድ ድርጅት መመስረቱን አስመልክቶ በማህበራት መድረክ ዝግጅታችን በዚህ ድርጅት ዙሪያ ያሉትን ነገሮች እየተከታተላችሁ ነው። የድርጅቱ አደራጅ ኮሚቴ ሰብሳቢ ወይም አስተባባሪ አቶ ያሲር ረመዳን ናቸው አብረው ነው ያሉት። ጥሩ እንግዲህ መርሃ ግብሩን አየን፣ ግቡን፣ ራዩን አየን። የውይይት መድረክ በምትልበት ጊዜ ከዚህ በፊት አዲስ ምዕራፍ የሚል የውይይት መድረክ ነበር። ያ ስሙ ያ ነው እና አሁንም ያ መድረክ ነው ወይስ ይህ አዲስ ነው? ትንሽ አድማጮች ይህንን መድረክ የሚያውቁ ትንሽ ግጭት ሊፈጠርባቸው የሚችል ይመስለኛል። ይሄ ያው የበፊቱ የአዲስ ምዕራፍ አስታውሳለሁ። የበፊቱ የአዲስ ምዕራፍ የሀገሬ ጉዳይ ያገባኛል በሚል መሪ ቃር ለአንድ ዓመት ያክል በተለያዩ ርዕሶች ላይ የግንዛቤ ማስጨበጫ መድረክ ሲሰጥበት የነበረ መድረክ እንደሆነ የሚታወቅ ነው። ይሄኛው አዲስ ምዕራፍ ለፍትህና ለእኩልነት የሚል ራሱን የቻለ ተቋም ነው። በዚህ ተቋም አማካኝነት የሚደረግ ሌላ የግንዛቤ ማስጨበጫ ወይም በወቅታዊ ጉዳዮች ላይ የውይይት መደበኛ የውይይት መድረኮችን የሚፈጥር ከዛ የተለየና ራሱን በቻለ ድርጅት እየታገዘ የሚዘጋጅ የውይይት መድረክ ነው የሚሆነው። ከዛኛው ጋራ አንድ አይነት አይደሉም ለማለት ነው። የዚ ተቀጠል ለመሆኑን ለማሳወቅ ጥሩ እንግዲህ የማስታወቂያው እንደሚለው የፊታችን ቅዳሜ ማርች አስር ይህ ድርጅት ይፋ የሚሆንበት ሁኔታ እንዳለ ነው። ማን ነው የምጠብቁት? በምን አይነት መንገድ ነው ይፋ የሚሆነው? ይፋ ይሆናል ማለት ምን ማለት ነው? የት ነው? እነዚህን ነገሮች ለአድማጮቻችን እስቲ የተወሰነ ነገር በል። አዎ እንግዲህ ይፋ መሆን ማለት ምን ማለት ነው ሲባል ያው በግልጽ በይፋ ስራውን የሚጀምርበት ቀን ማለት ነው። ያኛውም ስራውን የሚጀምርበት ቀን እንደ መጀመሪያ የስራ መጀመሪያም ብሎ ያሰበው ከሚሰራቸው ስራዎች አንዱ የሆነውን የውይይት መድረኩን በየሳምንቱ ማህበረሰቡን በማሰባሰብ በሀገራዊ ጉዳዮች ላይ በወቅታዊ ጉዳዮች ላይ ሰፊና ግልጽ ውይይት የሚደረግበት ከዛም ውይይት በኋላ ደግሞ የጋራ መግባባትና የግንዛቤ የማሳደግ ሁኔታዎች የሚኖሩበታል ተብሎ የሚታሰብ ነው። ቦታው ያው በዙም ነው የሚደረገው። እንደዚሁም ምናልባትም በፌስቡክ ላይ የሚለቀቅበት ሁኔታ ይፈጠራል። ቅዳሜ በአስር ማርች ነው የሚጀምረው። ያው ሰዓቱም በአውሮፓ አቆጣጠር በሀያ አንድ ሰዓት በአሜሪካ ደግሞ ኒውዮርክ ሰዓት ደግሞ በ three o'clock ላይ ይሆናል። እንደዚሁም በዩኬ ደግሞ አካባቢ eight o'clock እና በኢትዮጵያ አምስት ሰዓት ከምሽቱ ነው የሚሆነው። እንግዲህ ከሁሉም የዓለም ዙሪያ በዚህ ጉዳይ ላይ የተለያየ እንቅስቃሴ ሲያደርጉ እና እያደረጉ ያሉ ወገኖች የሚሆኑ ማህበራት እንዲሁም ድርጅቶች የሚሳተፉበት እና ጥሩ የውይይት እና ይፋ እግረ መንገድም ይፋ የመሆን እና ስለ ድርጅቱ ዓላማና ግብም የበለጠ የሚረዱበት እንደዚሁም ድርጅቱን አውቀው የሚቀላቀሉበትና የበኩላቸውን አስተዋጽኦ ሊያደርጉ የሚችሉበት ምቹ ሁኔታ የሚመቻችበት መድረክ ነው ብለን በተስፋ የምንጠብቀው ይሆናል። እንሻሉ አቶ ያሴር ረመዳን የአዲስ ምዕራፍ ለፍትህና ለእኩልነት ድርጅት አደራጅ ኮሚቴ ሰብሳቢ፣ ለጊዜ እጅግ በጣም እናመሰግናለን።